ስብሓንሁ ወተዓላ ሰላም፣ ጤና፣ ምቾት ለእናንተ ይሁን ላለሁ ዛሬ የምንጀምረው ፕሮግራም ዛሬ የምንጀምረው ትምህርት ተውጀሃቱን ሊልአኸዋት ነሳኢሕ ጋሊያ ሊልአኸዋት ምርጥ ምክሮች ለእህቶች በሚል ርዕስ የተዘጋጁትን ትምህርቶችን ከእናንተ ጋር ልወያይባቸው ዛሬ አንድ ላለሁ። ወንድሞቼና እህቶቼ በኢስላም የጾታ ልዩነት አላህ ስብሓንሁ ወተዓላ ባስቀመጠው መሰረት የእያንዳንዳቸው የየራሳቸው የተለዩበት ወንድ ከሴት የሚለይበት ሴት ከወንድ የምትለይበት ነገር ካልሆነ በስተቀር በብዙ ጉዳዮች ላይ በብዙ ነገሮች ላይ ሴትም ወንድም አላህ ዘንዳ እኩል ናቸው። አላህ ስብሓነሁ ወተዓላ በሱረቱ ኒሳ መጀመሪያ ላይ يا أيها الناس إنا خلقناكم يا أيها الناس اتقوا ربكم الذي خلقكم يا أيها الناس ሰዎች ሆይ አለ አላህ ለሰው ልጆች በጠቅላላ ጥሪ ያደረገ ያ አዩሃ ናስ اتقوا ربكم الذي خلقكم من نفس واحدة ከአንድ ህይወት ከአደም ብቻ የፈጠራችሁ የሆነውን አላህን ፍሩት ይላል አላህ ሚን ነፍስን ዋሒዳ ከዚያስ ወኸለቀ ሚንሃ ከዚያች ነፍስ ፈጠረ ዘውጀሃ ጥንድ አድራጊዋን ሚስቱን ለማለት ነው ሐዋን ለማለት ነው መነሻችሁ አንድ ነፍስ ነው ምን ነፍስን ዋሂዳ ከዚያም ከሁለቱ ወበሰ ሚንሁማ ሪጃለን ከሲራ ወኒሳአ ወኒሳእን ከሲራት ማለት ነው ከሁለቱ ብዙ ወንዶች በሚሊዮን በቢሊዮን የሚቆጠሩ ወንዶች በቢሊዮን የሚቆጠሩ ሴቶችን ከሁለቱ በተነ ይላል አላህ ስብሓንሁ ወተዓላ። ሱረቱ አኒሳ ይባላል ራሱ ይሄ ምዕራፉ። የዚሁ ምዕራፍ የመጀመሪያው አንቀጽ ይህንን ነገር ነው የሚነግረን አላህ። ይሄ በግልጽ የሚያመለክተው ወንድም ሴትም የአደምና የሐዋ ልጆች ናቸው። የመጀመሪያው ወንድ ቢሆንም ሁለተኛዋ ሴት ናት። ከዚያ በኋላ ወንድና ሴት ወንድና ሴት ወንድና ሴት እየተገናኙ እየወለዱ በቢሊዮን የሚቆጠር ኸልቅ ተባዛ በሰ ይላል። ነሸረ ነሰረ በተነው በዓለም ላይ። እስቲ በዓለም ላይ ያለውን ህዝብ አስታውሱትና የዚህ ህዝብ ሁሉ የዚህ ሁሉ ህዝብ አባት አንድ ነው፣ እናታቸው አንዲት ናት ሲባል የሰው ልጆች ወንድም የሆኑ ሴቶች መነሻቸው አንድ እንደሆነና ኻሊቃቸው አላህ መሆኑን በይፋ ይነግረናል። ይህንም የቁርአን አንቀጽ እንደ መነሻ አነሳሁት እንጂ ለዚህ ትምህርቴ ነሳኢሕ ጋሊያ ሊልአኸዋት ለሴት እህቶችና ለሴት ልጆች ለሴት እናቶች ምርጥ ምክር በሚል ርዕስ ያዘጋጀሁትን ትምህርት እንዳዘጋጅ የገፋፋኝ በዓለም ላይ ያለው በጣም ሰፊውን ጊዜ እየወሰደ ያለው ሰፊውን ጥረት እያጠፋ ያለው ሰፊውን የሰው ልጆችን ገንዘባቸው ሳይቀር ጊዜያቸው ሳይቀር እያባከነ ያለው በሴቶች ጉዳይ ላይ የሚወራው ወሬ ነው። የመጣው ሁሉ የለውጥ አራማጅ ሴቶችን ይዞ የሴት ነፃ አውጪ ሆኖ የሴቶችን ድጋፍ ለማግኘት የማያደርግ ሙከራ የለም። አሁን አሁንማ የፖለቲካ ተንቀሳቃሾች አይደሉም የሃይማኖት አስተማሪዎች እንኳን ሳይቀሩ የሴቱን ቡድን ለመያዝ የሴቱን ድጋፍ ለማግኘት የማይደረግ ሩጫ የለም። ከድሮ ጀምሮ በሴቶች ጉዳይ ላይ ብዙ ነገር ይወራል። የሴት ልጅን ከታሪክ አኳያ ለማውራት ማአት ነገር ይወራል። ግን ሴት ልጅ ከኢስላም በፊት እንዴት ነበረች? ሴት ልጅ ከኢስላም በፊት በተለያዩ ቦታዎች ላይ የተለያዩ ቦታ ነበራት። እንግዲህ በአባታችን አደም ዘንድ የመጀመሪያ ኸልቅ ሆነው ለአባታችን አደም የተፈጠሩት ሐዋ እንደሆኑ አይተናል። ይሄ ማለት ሴትና ወንድ በጣም ልዩነት የሌላቸው አንዱ ለሌላው ማሟያ እንጂ አንዱ ለሌላው ባሪያ ያልሆነ፣ አንዱ ከሌላው በታች ያልሆነ፣ ሁለታቸውም እኩል የሚፈላለጉ ወንድ ልጅ ፍሬያማ ለመሆን ሴት ልጅ እንደምታስፈልገው ሴት ልጅ ፍሬያማ ለመሆን ወንድ ልጅ እንደሚያስፈልጋት በግልጽ የሚያሳይ ነው። ግን የሰው ልጆች እየወረዱ እየወረዱ እየወረዱ ወጥተው የሴት ልጅን በተለያዩ አጋጣሚዎች ላይ የወንድ አገልጋይ እስከ ማድረግ እንደ ማንም ዕቃና እንስሳ ገበያ ላይ እንድትሸጥ ያቀርቧት የነበረበት ታሪክ እንደነበረ ሴትን ልጅ እንደ እርኩስ በመቁጠር ከፈጣሪ ጋር የምትገናኝ ሴት ናት። ፈጣሪዋን ልታመልክ ትችላለች። ከፈጣሪዋ ጋር የመገናኘት እድል አላት። አረ የለም እሷ ማለት እንኳን እሷ ከፈጣሪ ጋር ልትገናኝ አይደለም ከእሷ ጋር የሆነ እንኳን ከፈጣሪ ጋር የማይገናኝ በጣም የለየላት ሰይጣን አስመስሎ የሚያወራ ታሪክ እንደነበረ ብዙ የታሪክ መጽሐፍቶች ይጽፋሉ። እንዲሁም በሆነ ጊዜማ ሴት ልጅ ሰው ናት አይደለችም ብለው ውይይት ያደረጉበት ጉባኤ እንደነበረም ይነገራል። ይሄ ሁሉ አለፈና ኢስላም መጣ። ይሄ ሁሉ አለፈና ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በአረቡ ዓለም ተላኩ። በአረቡ ዓለም ላይ አስተምሮት ጀመሩ። የአረቡ ዓለም ነቢዩ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ መካ አካባቢ የነበሩ ሰዎች እዚያው እሳቸው የተወለዱበት ያደጉበት ማህበረሰብ ሳይቀር <laughs> ለሴት ልጅ የነበረው አመለካከት በጣም የወረደና የዘቀጠ ነበረ። አንዳንዶቹ ሴት ልጅ ከነ ህይወቷ የመቅበር ልምድ የነበራቸው وإذا الموءودة سئلت بأي ذنب قتلت ይለናል አላህ ስብሓንሁ ወተዓላ መውኡዳ ከነ ህይወቷ የተቀበረችው ልጃገረድ ሴት ልጅ የምትጠየቅበትን ጊዜ አስታውሱ ብሎ ያ በምን ወንጀልሽ ነው እንደዚህ ከነ ህይወትሽ የተቀበርሽው ብሎ ተብላ የምትጠየቅበት ጊዜ አለ ይለናል። መቼ ነው ይሄ ይደረግ ነበር? ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب አላ ሳአ ማ ያሕኩሙን ይላል አላ ስብሓነሁ ወተዓላ። ከእነሱ መካከል አንዱ ልጅህ ማን ሚስትህ ሴት ልጅ ወለደች ሲባል ሴት ልጅ ወለደች ሚስትህ ሚስቱ ታረግዛለች፣ ይጠበቃል ሽሏ፣ ምጥ ይመጣል፣ ከምጥ በኋላ ልጅ ይወለዳል። ልጁ ተወለደ ተብሎ ወንድ ነው ሴት ብሎ ጠይቆ ሴት ነው ሲሉት ኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا ፊቱ ከሰል ይሆናል ፊቱ ይጠቁራል የተዋራ ሚን አልቀውሚ ሚን ሱኢ ማ ቡሽረ ቢህ ያ የተበሰረበት ነገር አስቀያሚ ከመሆኑ የተነሳ ከሰዎች ይደበቃል የተዋራ ከዚያ በኋላ እርሱ በእርሱ ለብቻው ያምሰለስላል። አዩምሲኩሁ አላሁን እንዲሁ ከነ ውርደቴ ላሳድገው ይህንን የተወለደ ኸልቅ ይቺኒት ልጅ የፈለገው ነገር ይምጣብኝ ላሳድጋት አም የዱስሁ ፊትራብ ወይስ እንዳልዋረድ በእሷ የተነሳ እንዳልደፈር ከነ ህይወቷ ልድፈናት ወይ ልቅበራት ወይ አፈር ውስጥ ልሸፍናት ወይ እያለ ይጠይቃል። ራሱን ያምሰለስላል። እንዲህ ነበረ የጃሂልያው ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበት አካባቢ። ከዚያ ኢስላም መጣና ነቢዩ ዐለይሂ ሰላቱ ወሰላም ማስተማር ሲጀምሩ ሴት ልጅ የወንድ ክፋይ ናት ሲሉ ከፍተኛ ልቅናና ክብር ነው ያጋጠማት። ሴትን ልጅ ወደ ኋላ ተመልሰን እንዴት ነው የተፈጠረችው ካልና አፈጣጠሯ እንደ ወንድ ነው። አሁንም የሚወለዱ ሴቶች ልክ በወንዱ አወላለድ ነው የሚወለዱት። በማናገርም ቢሆን ሐሳቡን በማስረዳትም በመረዳትም ቢሆን ከወንዱ አታንስም። ከአላህ ዘንድ በሚመጡ ህግጋቶችም ስገድ እንደሚባል ስገጅ ትባላለች። ጾም እንደሚባል ጾሚ ትባላለች፣ ዘካ ውጣ እንደሚባል ዘካውጭ ትባላለች። ምላሳችሁን ጠብቁ፣ ለሁለታችንም ነው። የሰው ሐቅ እንዳትበሉ፣ ሁለታችንም ነው። ጉረቤታችሁን፣ ወላጆቻችሁን አክብሩ፣ ትዳራችሁን አክብሩ፣ ሁላችንም ነው የምንነግ የሚባለው። ስለዚህ ሴት ከወንድ በምን ትለያለች? ሸቃኢቁ ሪጃል ሴቶች ማለት የወንድ ልጆች ክፋዮች ናቸው፣ ግማሾች ናቸው። ሱብሃንአላህ አንድ ሼኽማ እንደውም ሲያስተምሩ ምን ሲሉ ሰማዋቸው መሰላቸው? ሴት ልጅ በኡማው ውስጥ ግማሽ ናት አሉና የግማሹ ደግሞ አስተማሪ ናት፣ የግማሹ ደግሞ እናት ናት አሉ። የግማሹ ተንከባካቢ ናት አሉ። ሴት ልጅ ለራሷ ብቻ ሳትሆን ለወንዱም ለሴቱም ለሌላው ወላድ ናት እሷ። ተንከባካቢ ናት እሷ። አስተማሪም ናት። ህፃን እኮ ልክ እንደተወለደ ከእናቱ ጋር ነው የሚገናኘው። እንዴት መመገብ እንዳለበት እንዴት መጠጣት እንዳለበት፣ እንዴት መብላት እንዳለበት፣ እንዴት መተኛት እንዳለበት፣ እንዴት መጸዳዳት እንዳለበት እናት ናት የምታስተምረው። ራሷን ችላ ለሚቀጥለው ትውልድ ንጉስ ለሚሆነው፣ ዓሊም ለሚሆነው፣ ነብይ ለሚሆነው ለዚያ ሁሉ ወንድ እናት ናት። ስለዚህ በኢስላም ሴት ልጅ ሸሪከቱ ረጁል የወንድ ጓደኛ ናት፣ የወንድ ክፋይ ናት። ይህንን ዓለም ለማልማት የእሷ አስተዋጽኦ ወሳኝነት አለው። የአላህን ስብሓነሁ ወተዓላ ትእዛዝ ለመፈጸም የሴት ልጅ ሚና በጣም ከፍተኛ ነው። ስለዚህ ከእስላም በፊት የነበረውን ድንቁርናና አላዋቂነት ለሴት ልጅ ሰጥቶት የነበረውን ያማ ይሄ ነው የማይባል ጥፋትና ውርደት በመጨረሻው ሐሳቦችን ተከታትሎ ኢስላም እያንዳንዳቸው አርሞ እያንዳንዳቸው አስተካክሏል። ለምሳሌ በአይሁዶች ዘንድ የሴቶች ምንነት በኢስላም ታርሟል። ለምሳሌ መዲና እንደሄዱ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎች ነቢዩ ጋር የሆነ ጥያቄ ይዘው መጡ። ምንድን ነው ያመጡት? ሴት ልጅ የወር አበባ በምታይበት ጊዜ አይሁዶቹ እንኳን አብረዋት ሊኖሩ አብረዋት መተኛት ቀርቶ ቤት ውስጥ አያስቀምጧትም። እውጭ ወስደው ቀዬ ላይ ነው የሚያስቀምጧት፣ ዛፍ ስር ነው የሚያደርጓት፣ ድንኳን ውስጥ ነው የሚያደርጓት እስከምትጸዳ ድረስ። የዚህ ተቃራኒ ደግሞ በጊዜው የነበረው የክርስትና ማህበረሰብ ደግሞ የወር አበባ ብትሆንም ባትሆንም እስከ ግንኙነት ድረስ ይቀጥል ነበረ። ታዲያ የኛ የእስልምና ህግና አስተምሮት እንዴት ነው? እንደ አይሁዶች ነው ወይንስ እንደ ክርስቲያኑ ወገን ነው ብለው ለነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ አቀረቡ ይሉናል። የስአሉነከ አኒል መሒድ ቁል ሁወ አዛ ፈዕተዚሉ ኒሳአ ፊል መሒድ አለ ስለ ወር አበባ ይጠይቁሃል። የወር አበባ የሚያጋጥማት ሴት እንዴት እናርጋት ብለው ጥያቄውን ያቀርቡልሃል አለ አላህ። ቁል ሁወ የወር አበባ ነው፣ አዛ አስቀያሚ ነው። በሱ ጊዜ ግንኙነት ደስ አይልም። ለወንድየውም ለሴትየዋም ደስታ አይሰጥም። የግብረ ስጋ ግንኙነት ደግሞ ዋና መልእክቱ እርካታ ነው። ለሷም ለሱም መፍትሄ ሰጪ ግንኙነት ነው። ይህንን ያጓድላል። የወር አበባ እያለ ይሄን መፈጸም አዛ ነው። ከመደሰት ይልስ ይልቅ ይከፋችኋል። ከማጣጣም ይልቅ ያረክስባችኋል፣ ይቀፋችኋል ነው የሚለው አላህ። እና ምን ይሁን ፈዕተዚሉ ኒሳአ ፊል መሕየድ ሴት ልጅ በወር አበባዋ ጊዜ በወር አበባዋ መምጫ ሰውነቷ ላይ ግንኙነት ከማድረግ አቁሙ። ተከልከሉ፣ ራቁ አለ። አዕተዚል ተዋቸው። ፊ አያም ልሐይድ ፊ መካን ልሐይድ በወር አበባ ጊዜ በወር አበባ መምጫ ቦታ ላይ አይሆንም። ለዚህ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የወር አበባ ጊዜ ላይ ብቻ ግንኙነት ክልክል ነው አሉ። የወር አበባ ጊዜ ያለባት ብቻ የዚያን ጊዜ ከግንኙነት ሌላ ያለ ነገር ማድረግ ትችላላችሁ። መተኛት ትችላላችሁ አብራችሁ መሳሳም ትችላላችሁ መጫወት ትችላላችሁ ኢላ አልጅማዕ ግንኙነት ሲቀር ራሳቸው ረሱል ሰለላሁ ዐለይሂ ወሰለምም ከሚስቶቻቸው ጋር የወር አበባ ሲመጣባቸውና ሲሸማቀቁ ሲያፍሩ በፍጹም የሚያስፈራ ነገር የለም ሰውነትሽን በሆነ ነገር ታጠቂና ልበሽና ነይተኝኔ ጋር ነበር የሚሉን ይላሉ ሚስቶቻቸው ስለዚህ በአይሁዳ ጊዜም ሆነ ከአይሁዶች ሌላ የነበረውም የክርስትናውም ወገን በሴቶች ላይ የነበረውን በዚህ መስአላ ላይ እንኳን ቢሆን ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው መፍትሄ የሰጡት። ውርስ አረቦች ውርስ አይሰጧቸውም ነበር። ለሴቶች ውርስ የሚባል ነገር አይገባቸውም ብለው ያስቡ ነበር። ቁርአን መጣና يوصيكم الله في أولادكم للذكر مثل حظ الأنثيين على الله አላህ በልጆቻችሁ ላይ አደራ ይላል። ስለ ልጆቻችሁ ጉዳይ አደራ ይላችኋል ካለ በኋላ ሊዘከሪ ሚስሉ ሐዚል ኡንሰየይን ለአንድ ወንድ ልጅ የሁለት ሴት ልጆች እጣ ያህል አለው አለ። ውርስ አላቸው ማለት ነው አይደል? ከዚህ በኋላ እንግዲህ እናት ምን ይገባታል? ሚስት ምን ይገባታል? ሁለት እህቶች ምን ይገባቸዋል? ሁለት ሴት ልጆች ምን ይገባቸዋል? እያለ በተለያዩ ቦታዎች የውርስን ህግ ደንግጎ ነቢዩም ሰለላሁ ዐለይሂ ወሰለም አስተግብረውት አሳምነው አስተምረው ሂደዋል። ኢስላም ወደዚህ ማህበረሰብ ሲላክና ነቢዩ ሰለላሁ ዐለይሂ ወሰለም ማስተማር ሲጀምሩ የኢስላምን መልእክት ሲቀበሉ ሙስሊሞች ወንዶች እንደሚማሩ ሁሉ ሴቶችም ይማሩ ነበር። መጡና ሴቶች ነቢዩ ጋር አለይሂ ሰላቱ ወሰላም ስሞታ አሰሞቱ። ምን አሉ? እረ ወንዶች እኮ በየአጋጣሚ እርስዎን ስለሚያገኙ ብዙ ትምህርት ይማራሉ። እኛ የትምህርት ጊዜ ሊኖረን ይገባናል። አንድ ቀን ሊኖረን ይገባል በየሳምንቱ እርሶ ለእኛ ትምህርት የሚሰጡበት ሁኔታ ሊኖር ይገባል ያ ረሱላላህ በሳምንት አንድ ቀን ያደረጉላቸው ያስተምሩ አስተምሩ ይሏቸው ነበር እነዚህ የመማር ማስተማርን ነገር ሴቶችም እንዲማሩ ኢስላምን እንዲያውቁ በይፋ በግልጽ ነበር ያስተማሯቸው ወንዶቹ ነቢዩን ዓለይሂ ሰላቱ ወሰላም ሙባያዓ እንደሚያደርጉ ሁሉ በተለያዩ ምክንያቶች ሴቶቹም ነቢዩን ሙባያዓ ያደርጉ ነበር። ባይሆን ወንድ መጥቶ እጃቸውን ይዞ ሙባያዓ ያደርጋል፣ ቃል ይገባል። እርስዎ ለሚያስተምሩት፣ እርስዎ ለሚሉት፣ እርስዎ ለሚያምኑበት ዝግጁ ነኝ ለማለት ማለት ነው። ሴቶችም እንዲሁ ባይሆን ሴቶቹ እጃቸውን እየነኩ እጃቸውን እየጨበጡ አልነበረ ሙባያ የሚያደርጉት በቃል ነበረ ሙእሚኖች ሴት አማኞች ወደ እናንተ አማኝ ሆነው ስደተኞች ነው ሲመጡ ብሏል በኢስላም ሴቶቹ ስደት ላይም መጥተዋል ስደት ላይ ተሳትፈዋል ተካፍለዋል በስደት ላይ አስተዋጽኦ እንዳደረጉ የረሱል አለይሂ ሰላቱ ወሰላም የሰሓባዎች ወደ ሀበሻ በተደረገው ስደት ላይ ቁጥራቸው ከወንዶች ያነሰ ቢሆንም የቀነሰ ቢሆንም ተሰደዋል። የነብዩ ልጅ ተሰደዋል። ሩቅያ አብረው ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም ሚስት የሆኑት በኋላ ሁለቱም እሙ ሰለማም ሆኑ እሙ ሐቢባ ወደ ሀበሻ ስደት አድርገዋል። እንግዲህ በዚያን ጊዜ ከሳዑዲ ከመካ ኢትዮጵያ ድረስ መሄድ ማለት ምን ያህል ውጣ ውረድ እንዳለው ምን ያህል ልፋት እንዳለው ተመልከቱ። ለሃይማኖታቸው ሲሉ ተሰደዋል ሴቶች። በተለያዩ የጦር ውሏቸውም ላይ የረሱል ሰለላሁ ዐለይሂ ወሰለም ሰሓባዎች የነብዩ ሚስቶችም ሳይቀሩ በጦር ውሎ ላይ የሚችሉትን የአቅማቸውን አስተዋጽኦ አድርገዋል። ስለዚህ ሴቶች በኢስላም ሸቃይቁ ሪጃል ናቸው፣ የወንዶች ግማሾች ክፋዮች ናቸው። አኺራ ላይም እኩል ነው የሚገኘው። አኺራይም ላይ ያለው ክፍያ መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ የሚለው አላህ ወንድም ሆነ ሴት ሆኖ ኸይር ስራ የሰራ ነው። ወንድም ይሁን ኸይር ወንድም የሆነ ሴት ኸይር ከሰራ የኸይሩን ምንዳ የሚያገኙበትን ነገር ማንም አይከለክላቸውም። ስለዚህ በኢስላም ሴቶች ከወንዶች በታች ተደርገው ሳይሆን የሚታዩት ለወንዶች የሚሰጠው ሁሉ የሚሰጣቸው ባይሆን ለወንድ ብቻ የሚመች ስራ፣ ለሴቶች ብቻ የሚመች ስራ አንዱ ለሌላው እንደማይሰጥ የሴትም ስራ ለወንድ አይሰጥም፣ የወንድም ስራ ደግሞ ለሴት አይሰጥም የሚለያቸው ማለት ነው። ወደፊት በሰፊው በዚህ ጉዳይ ላይ በእያንዳንዱ ርዕስ እያነሳን በሰፊው እናወያያለን። ለዛሬው እዚህ ይበቃናል። በሌላ ትምህርት በሌላ ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። الجنة الخضراء بهاء قصفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا